ወለዚነ ዩንፊቁነ አምዋለሁም ሪአ ናስ ወላ ዩእሚኑነ ቢላሂ ወላ ቢልየውም ልአኸር ከዚሁ ጋር ይጣፋሉ አለ አላሁ ስብሓነ ወተዓላ። አንዳንድ ደግሞ ሰጪዎች አሉ፣ ሙናፊቆች ሰጪዎች እንዲባሉ አሰልፈውልህ ሱብሃነላህ አገር እንዳያቸው ናፍቀው በጉጉት ሰጪ ነው ተብሎ እንዲወራላቸው ለሰው አይን ለእይታ ብለው የሚሰጡ እሱ ማለት በላጭና ሰጪ እንደሆነ ከሱ ተቀባዮች ዝቅተኛ እንደሆኑ ሚያንጸባርቅ ውስጡ ላይ ወላ ዩሚኑነ ቢላሂ ወላ ቢልየውም ልአኽራ ባዶ ውስጡ አንድ በአላህ በየውም ልአኽራ ሊያምን የሚያስችለው የሆነ ኢማን የሌለ ባዶ የሆነ ومن يكن الشيطان له قرينا فساء قرينا ለእንደዚህ አይነት ባህሪ የሚጋብዘው ሙናፊቆችን ሸይጣን ነው። ቸር እንዲባል፣ ሰጪ እንዲባል፣ ሌላም እንዲወደስ እንዲሞገስ፣ ለሰው አይንና ለእይታ ብሎ የሚሰጡና እንደዚህ አይነት ባህሪን እንዲላበሱ የሚያደርጋቸው ፈልገውት ሳይሆኑ ኢማን እጥረት ጉድለት ውስጣቸው ላይ ስላለ ሸይጣን ያችን ክፍተት አግኝቶ ጓደኛቸው ሆኖ ሸይጣን የሚመራቸው ነው። የሸይጣንን ጓደኛ ማችነት የገጠመውና ያገኘ ሰው እንዴት የከፋ እንዴት የከፋ ጓደኛ ማችነት ነው ይላል አላሁ ሱብሓነሁ ወተዓላ። ወማታ አለይህም ለው አመኑ ቢላሂ ወልየውም አኺር ወአንፈቁ ሚማ ረዘቀሁም ጉዳቱ ምንድን ነው ይላሉ አላህ ስብሓነ ተዓላ። በአላህ ስብሓነ ተዓላ በአንድየው ጌታ ቢያምኑ ጥሩና original የሆነ ንጹህና የጸዳ የጠራ ኢማንን ቢይዙ ለቀልባቸው ይሄንን ቢያስቀምጡ እንዲህ አይነት ኢማንን ጉዳቱ ምን ነበር? በተጨማሪ ከዚሁ ጋር ተያይዞ አላህ ከረዘቃቸውና ከለገሳቸው ሀብት ከሰጣቸው ኒዕማ ላይ ለተቸገሩት አንስቶ ከዛ ላይ ቢሰጥ አላህ ደስ ይበለው ብሎ እኔም ሰጥቶኝ እንጂ እኮ አላህ ስብሓነሁ ወተዓላ ባይሰጠኝ እኔም እንደዚሁ ታርቤ ተጠምቼ ተቸግሬ ለማኝ ነበርኩ፣ ጠባቂ ነበርኩ ብሎ ምን አለበት ኢማንን ይዞ ለአላህ ብሎ ቢረዝቅ ለአላህ ብሎ ቢሰድቅ ጉዳቱ ምን ነበር አለ አላሁ ስብሓነሁ ወተዓላ ወካነ አላሁ ቢህም አሊማ። በኢማን ሳይታገዙ ለሰዎች እይታና ሰዎች ሰጪዎች እንዲሉና እንዲወራላቸው ሰጪ የሆኑ ሙናፊቆች ወይም ደግሞ እስከና እስከናካቴው በኪልነት፣ ስስታምነት ተጸናውተዋቸው ሌላውንም ጭምር በበኪልነት የሚያዙና የሚመክሩ አላህ ምስጢራቸውን ሳያቅ የሚቀር አይደለም። ስላወቀ ነው በዚህ መልኩ ባህሪያቸውን የሚተነትነው የሚያብራራ ነው። ኢነላህ ላ የዝሊሙ ምስቃለ ዘራ አላሁ ስብሓነ ወተዓላ የሰው ልጅ መልካም ስራን በሚሰራ ጊዜ አንድም አይነት በደል አይገጥመው። የዛን ሐሰናትና የዛን መልካም ስራ እዚህ ዱንያ ላይም ያሳየዋል ውጤቱን። አክራም ላይ እንደዛ ወንጀልና ማዕስያ ሸርና ተንኮል አላህን የሚያስቆጣ ኩፍር፣ ኒፋቅ ሲሆንም እንደዛው። የሰው ልጅ ግን እዚህ የሰራው ወንጀል መሆኑ ቀርቶ ወኢንተኩ ሐሰና መልካም ከሆነ አላህ የፈለገው አላህ የፈቀደውን አይነት መልካም በሚሆን ጊዜ ضائفها ወዩእቲ ሚን ለድንሁ አጅረን ዐዚማ አላሁ ስብሓነሁ ወተዓላ እጥፍ ድርብ አድርጎ አባስቶት አስፍቶት ትልቅ የሆነ ሚንዳም ይመነደዋል አኽራ ጀነት ላይ ሰዋብና አጅሩ ክፍያውም በጣም የከበደ ይሆንለታል። እዚህ የሰራት አንድ መልካሟ አንድ መልካም ተብላ አትከፈለውም ነው ፈከይፈ ኢዛ ጂእና ሚን ኩሊ ኡመትን bishahid አላሁ ስብሓነ ወተዓላ ቅያማ ለታ ማለት ሞት ቀጣይ ሞት የሌለበት ዓለም ማለት ነው። ህይወት ብቻ ህይወቱ በሁለት የተከፈለ ነው። ኢማ የሰው ልጅ ቅያማ ለታ ዘላለማዊ የሆነ ደስታ ተጎናጽፎ ይኖራል። ሞት የለም፣ ደስታ ብቻ ነው። እነዚህ ማለት ሙእሚኖች ናቸው። ኢማንን ዱንያ ላይ ምርት አድርገው አልምተው ማታ ቀን ሳይሉ ደክመው ተሰቃይተው ለዛን ዕለትና ለዛን ጊዜ ፕሮግራም እዚህ ያዘጋጁ ናቸው። ወጥ ደስታ ነው። ሌላ ችግር፣ ሌላ ስቃይ፣ ምንም የሚደባለቅባቸው ነገር የለም። በተገላቢጦሹ ደግሞ በማዕስያና በወንጀል ሲዘፈቁ ሲዋኙ ሀያታቸውን በዚህ ያሳለፉ ሰዎች ወጥ የሆነ ስቃይ ነው ቅያማ ዕለት ደስታ ብሎ ነገር ለሽታም አያገኙትም። ይሄ ሁለቱ ህይወት ብቻ ነው ያለው አኸራ። ግን ከዛ በፊት የሰው ልጅ ምንም ሳይዞለም ምንም ሳይበደል በቀን የሰራውን በማታ የሰራውን ጨለማ ተላብሶ የሰራውን በግላጭ የሰራውን ሜዳ ላይ አላህ ያወጣዋል። ምንም ሊደበቅ አይችልም። ስለዚህ ወነደኡል መዋዚን አልቅስጣ ሊየውም ልቅያማ ይላል አላሁ ስብሓነ ተዓላ። ኦሪጂናል የሆነ ሊዛባና ሊያዛባ የማይችል የሆነውን የሰው ልጆችን ስራ ሊመዝን የሚችለውን ንጹህ ሚዛን እናስቀምጣለን ይላል አላሁ ስብሐነሁ ወተዓላ። በዛ ይለካል፣ በዛ ይመዘናል የሰው ልጅ ስራው። ስለዚህ የሰው ልጅ ከሚጋለጠውና የሰራቸውን ስራዎች ሜዳ ለከሚያወጡበት ከሚያወጡበት አንዱ ፈከይፈ እነዚህ ሙናፊቆች እዚህ ኢማን ሊይዙ በጣም የከበዳቸው እንዴት ይሆናሉ? ኢዛ ጂና ሚን ኩል ኡማ በእያንዳንዱ ኡመት ነቢዮች ነቢያቶችን ልኳል፣ ሩሱሎችን ልኳል። ባለፉት ትውልዶች እነዚህ ሩሱሎች እነዚህ አንቢያዎች ይመጡና ከአንተ የተሰጠንን ትእዛዝ መልእክት ተልኳችንን አስተላልፈናል። የሰማን ሰምቷል፣ የተቀበለን ተቀብሏል፣ ያፈነገጠ አፈንግጧል። እዛው የምስክርነት ቃላቸውን ይሰጣሉ። ወጂና ቢከ አላ ሃኡላኢ ሸሂዳ ያ ሙሐመድ አንተም በአንተ ኡመቶች ውስጥ አፈንጋጭ የነበሩትን በአላህ ዋህዳንያ ሊያምኑ የከበዳቸው ሙናፊቆችን ካፍሮችንም እዛው ታረጋግጣለህ፣ ትመሰክራለህ። ይጋለጣታል ማለት ነው። እዛው አይቡ ምስጢሩ በማንኛውም ጊዜ ይስራ፣ ይጋለጣል። እዛ ሜዳ ይወጣል። ለምን ኢነላሃ ላ የዝሊሙ ሚስቃለ ዘራ ብሏላ። የሰው ልጅ በአላሁ ስብሓነ ወተዓላ ካልሰራ ወንጀል ምንም ካላደረገ ጥፋት ለመቅጣት ብሎ አላህ አንዲት ፍሬ አንዲት ጠብታ ያህል እንኳን አይዞልመው። የሰራው ወንጀልና የሰራው ጥፋት ብቻ ይቀርብና ተመርምሮ ይስራው ይከፈለዋል። እለቱ ያን ቀን ነው ማለት ነው። ለዚህ ከቀረበ በኋላ የሰው ልጅ የተባለ ሁሉ ጭንቀት፣ ስቃይ ይወረዋል። አንደኛ በየትውልዱ ተልኮ የነበሩ አንቢያዎችና ሩሱሎች ተልኳችንን አስተላልፈናል ብለው አርደል ማህሸር ላይ በነገራችን ላይ አርደል ማህሸር ማለት የጀነቱ ጀነት እንደ ስራ ውጤቱና ልፋቱ፣ የአዛቡ አዛብ እንደ ስራ ልፋቱና ድካሙ ምድቡን ይዞ ወደየቦታው ድልድል ከመደረጉ በፊት የጀነቱ ጀነት የአዛቡ አዛብ ድልደላ ከመካሄዱ በፊት በረባል ዓለሚን ትእዛዝ ይሄ ውጤት እስኪታወቅ ድረስ የሰው ልጅ ተሰብስቦ የሚጠብቅበት ሜዳ ማለት ነው። አርደል ማህሸር ማለት የሚገርመው ከቀብሩ ተነስቶ እያንዳንዱ ሰው እንደ ተጠማ ከብት እስቲ ወደ ወንዝ የሚወርዱትን ላሞች፣ ከብቶች፣ እንስሳዎችን እስቲ እዩዋቸው። አሁን በጋድን ገጠር ላይ ኩሬዎች ደርቀዋል፣ ውሃ የለም። ባይበልጥ እነዚህ የከተማ አጎራባች የሆኑ ገጠር ቀበሌዎች ወደ ወንዝ ወደ ብላቴ ሲጎርፉ ይታያሉ። ዳር ዳር ዳር ዳር ላይ እስቲ እነዚህን ላሞቹ ስለተጠሙ ግራ ቀኝ ማዩ ነገር የለም። ነጂም አይፈልጉም። መንገዱን ይዘው ወደ ወንዝ ጥሙ እኮ ነው የሚያሮጣቸው። ልክ እንደዛ እያንዳንዱ ሰው አፈሩን አራግፎ አዋራውን አራግፎ ከተቀበረበት ከቀብር ውስጥ ተነስቶ ወደ አርደል ማህሸር ወደ ሜዳ ለዛውም እኮ ሁፋተን ቁርአታ አሉ ነቢዩ አለይሂ ሰላቱ ሰላም። ዛሬ ሰው ምን አይነት ልብስ ይለብሳል? በአቅሙና በደረጃው ልክ ጥራቱ፣ የገንዘቡ ክብደት በአቅሙ ልክ ይለብሳል የሰው ልጅ። የለም የዛኔ ንጉሥ ሆነ መንግስት ሆነ ጠቅላይ ሚኒስቴር ሆነ ሌላም ሆነ ሌላ በሀብት ዘን ቢልጌትን ሚድረስ ሁፋተን ኡራት አሉ ነቢዩ። ለዛም ራቁት ባዶ እግር ወደ አርደር ማሸር ነቢዩ አለይሂ ሰላቱ ሰላም ሰዎች እንደዚህ ራቁት ሆነው ባዶ እግር ሆነው ወደ አርደል ማሸር ለመሰብሰብ ሲሮጡ ሀፍረተ ገላቸውን እርስ በርሳቸው እያዩ አለች አኢሻ። ዋ ሰው አታሁ አለች። ወይኔ የኔ አፍረተ ገላ ጉዳችን ፈላ። ወይ አንቺ አሉ ነቢዩ አለይሂ ሰላቱ ሰላም። ጉዳዩ ከዚህ አይነት ከምትዩ አይነት አመለካከት የከበደ እኮ ነው። የሰው ልጅ በተረጋጋ መንፈስና ስሜት ካለ ነው ምን ለበስክ ምን አለበስክም? ራቁት ነህ ራቁት አይደለህም፣ እንዴት ነህ ምንድን ነህ ብሎ የሚለው የውመ ኢዚን ሻኑ ዩግኒህ አለ። ሁሉም በራሱ ሀጃ ገብቶ ሰክሯል። ምንም አቅ ምንም እከሌ ራቁት ነው ራቁት አይደል፣ እኔ ራቁት ነኝ። በፍጹም እንዴት ሆኖ ነው ሊያስብና ሊያስታውስ የሚችለው አሉ ነቢዩ አለይሂ ሰላቱ ሰላም። እዛ አርደር ማሸር ላይ ሆኖ የሚገርመው ድልድል እስኪመደብ ድረስ ቆሞ የሚጠብቀው የአላህን ውሳኔ ነው። ቅድም እንዳልነው የጀነቱ ጀነት የአዛቡ አዛብ የሚል ምደባ እስኪሰጥ ድረስ የከፋው ግን ምንድን ነው? በምን ያህል ርቀት ነው ዛሬ ፀሐይ ርቃ ሰባት ስምንት ሰዓት ላይ እኮ መቆም አልቻልኩም ፀሐይ እንላለን እኮ እዚህ። የሚገርማችሁ ግን እዛ አርደል ማህሸር ላይ የአንድ ስንዝር ያህል የአንድ ጣት ርቀት ያህል መታት ፀሐይ ለእያንዳንዱ ሰው ይቀርባላል። ምን ያህል ይንተከተካል፣ ምን ያህል ይፍለቀለቃል፣ ለእናንተ ትቼዋለሁ። ማስረዳት አይፈልግም። እያንዳንዱ ሰው አርደር ማሸል ላይ ቆሞ ባለበት ላብ ይበላዋል፣ ላብ ያስምጠዋል አሉ ነቢዩ አለይሂ ሰላቱ ሰላም። የሚገርመው ግን ላቡ እንደ ወንጀሉ መጠን አሉ እንደ ወንጀሉ መጠን እስከ ቁርጭምጭምቱ ላብ የሚበላው አለ፣ የሚይዘው የሚያንቀው አለ እስከ ጉልበቱ የሚያንቀውም እስከ እምብርቱ፣ እስከ ሆዱ፣ እስከ ደረቱ፣ እስከ ጆሮ ስር ድረስ ላብ እንደ ውሃ ሙሌት ሙሉ ለሙሉ የሚበላውም አለ በወንጀሉ መጠንና ክብደት የዛን ጊዜ አላሁ ስብሓነሁ ወተዓላ አንቢያዎች ጥረት ያደርጋሉ። ይሄ ሰው ይለይለት፣ ምደባ ይሰጠው፣ ያ ረቢ ልሉ ግን የየራሳቸውን ስተትና ጥፋት እያስታወሱ እያንዳንዱ አንቢያና ሩሱል አላህን ሄደን ምልጃ አንጠይቅም፣ እንፈራዋለን። እንደ ዛሬ ተቆጥቶ አያቅምና ከባድ የሆነ ቁጣ ነው። አንቢያዎች ለዛውም ሩሱሎች ከነሱ የበለጠ ማዕረግ ያለው የለም እዛ። የእኛ ነቢዩ ግን አለይሂ ሰላቱ ሰላም ከባዱን ሹመት፣ ከባዱን ስልጣን፣ ከባዱን ክብር የተላበሱ ነቢዩ በአላህ ትእዛዝ ይነሱና ታህተል አርሽ ሄደው ስጁድ ያደርጋሉ፣ ይደፋሉ። በዚህ በክብር በሆነው ግንባራቸው ጀሊሉ ረበል ዓለሚን ያ ሙሐመድ ኢርፋ ራእሰክ ሰል ቱዕጣ ወሽፋ ቱሸፋ ይላቸዋል። የኔ የመጨረሻ የመደምደሚያ ነቢይ የሆንክ የነቢዮት የነቢያቶች ሩሱሎች አለቃ የሆንክ ከተደፋህበት ተነስ፣ የፈለግከውን ያሰብከውን ጠይቅ፣ የጠየከው ሁሉ ይሰጠሃል ብሎ ቃል ይገባል ረበል ዓለሚን። የዛን ጊዜ ነቢዩ አለይሂ ሰላቱ ሰላም ሰው እንደየስራው ይለይለትና ምድብ ምድቡን ቢይዝሳ ፀሐይ ፈጀው ከልቁን ቀቀለው ከልቁን ይሰማል ጌታ አላህ ረበል ዓለሚን የነቢዩን ልመና። ከዛ በኋላ መግፊራ ያደርጋል ወደ ጀነት ሊያስገባ ጥቃቅን ጥቃቅን የሆኑ ወንጀሎችን፣ ስተቶችን አላሁ ስብሓነሁ ወተዓላ ይተዋል። ማርታ ማድረግ ጀምራል። በሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ኩልኩም ኸጣኡን ወኸይሩል ኸጣኢን አተዋቡን አሉ። የማይሳሳት ወንጀል የማይሰራ የማይንሸራተት የለም። አላህ ማይተወውና ለዛ ቀን መግፍራ ምህረት ማርታ ሊያገኝ የማያስችል አይነቱ ወንጀል ሽርክ ነው። ከሱ ጋር ማጋራት ነው። ሙሽሪኮች፣ ካፊሮች፣ አፈንጋጮች፣ ሙናፊቆች እንግዲህ አላህ የእኛንም ወንጀል ምሮ ከሙእሚኖች ጋር አደበላልቆ ጀነት እንዲያስገባን ዱንያ ላይ በነበርን ጊዜ እናሻርክ የነበረውን ወንጀል በአላህ ላይ ወላሂ ረቢና ማ ኩና ሙሽሪኪን እንካድ አላሻረክንም፣ ሌሎች ሌሎች ጥፋትና ስተቶችን ሰራን እንጂ ብለን አሻርከን የነበረውን እንካድ። ቋንቋው ምን ማለት ነው? አላህን እንሸውድ ነው። ከዛ በኋላ ይሄን አስበው ይሄን ተፈላስፈውና ተመራምረው ያመጣሉ። ጭንቀቱ ሲበዛ በምላሱ ልክድ ነው። ወላሂ ረቢና ማኩና ኩና ሙሽሪኪን ብሎ ሊናገር ነው። አላሻረክን ወላሂ ምላስ የውስጥን እሳቢያችንንም ጭምር የሚያውቅ የሆነ እኛኑ የሰራ ፋብሪኬት ያደረገ ጌታ አላህ ረበል አለሚን اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا አፍ ይዘጋል፣ ይጠረቀማል። ምላስ አይደለ ሊክድ የተዘጋጀው ከላስ ዱዳ ሰውነት አካሉ ሁሉም ይለፈልፋል። አይን እዛ እዛ እንዲህ እንዲህ አይነት ቦታ ሄጄ እንዲህ አይነት ነገር አይቻለሁ። እጅ እንዲህ እንዲያት ሐራም ቦታ ላይ እጅ ዳስሻለሁ፣ ጨብጫለሁ፣ ይሄን አድርጌያለሁ፣ እንዲህ አድርጌያለሁ። እግር እንዲህ አይነት ቦታ ይዞኝ ሄዶ እኔ ተሸክሜው ጎማ ሆኜለት እግ ሰውነት፣ አካሉ ሁሉም ሁሉም ይናገራል። መጀመሪያ እንዳልኳችሁ አንቢያዎችና ሩሱሎች ባደረጉት አይነት የምስክርነት ማረጋገጫ በሰጡት ላይ እንደገና ተጨማሪ ይሄ ሲሆን የውመኢዚን የወዱ ለዚነ ከፈሩ በቃ ሌላ አይነት አማራጭ የለም። ካፊሮች ከሐቅ ከዲን ያፈነገጡ ይመኛሉ አለ አላሁ ስብሓነ ወተዓላ። ምንን ወአሰው ረሱል በአላህ ክደው ረሱል ላይ የሚያመፁ ለው ቱሰዋ ቢሂሙል አርድ ምን አለበት የተቀበርን ጊዜ ዱንያ ላይ እዛው መሬቷ ተደልድላ አፈር ሆነን እዛው በቀራን። ወላ የክቱሙን አላህ ሐዲሳ አንዷንም ነገር የሰውነት አካላቸው እንኳን ለመካድ አይደለም አላሻረክንም ብለው ምለው ሊናገሩ አይደለም የሰውነት አካላቸው አንዷንም አይደብቅም። ليدبك ما يشلم إلى فلفان إذا زلزلت الأرض زلزالها وأخرجت الأرض أثقالها وقال الإنسان ما لها قتلوا من إلال يومئذ تحدث أخبارها مريت هدي سراه باتن يرقتكن يقوم كبتن وانجلس السراء تعلم نفسه ما نمسايك ከአላባ ወጥተን የአካባቢ ሰው ሳያይ በለው ቤተሰብ፣ ዘመድ፣ አዝማድ፣ ጓደኛ ሳያይ በለው ሌላም ሌላ መግለጽ በማይቻል አይነት ሁሉ ተሰውሮ ተሸሽጎ የሰራውን ሁሉ መሬት ራሷ ረግጣ የቆምክበትን የተጠቀምክበትን የወንጀል አይነት ትለፈልፋለች አለ። የውመኢዝን ቱሐዲሱ አኽባርሃ የለም ለዚህ ነው የዛን ለት ይመኛሉ ካፊሮችና አፈንጋጮች። ምን አለበት ምድሯ አፈር ሆነን ቀርተን ተደልድለን ተደምድመን እዛው በቀራን ብለው ይመኛሉ። የማይሆን ምኞት ሰውነት አካላቸው አንድም ነገር የሰራትን ሊደብቅም አይችልም። ወላ የክቱሙን አላህ ሐዲፈ አላሁ ስብሓነ ወተዓላ እንዲህ አይነት የመጨረሻ አስከፊና ከባድ የሆነ ዕለት ካሽሮት የሚመኙት ምኞት ይሄ ይሆናል ማለት ነው። ስለዚህ የሰው ልጅ ለዛ ቀን ሊጠቅምና ከዚህ አይነት ሰቆቃ ሊያድነው ሊያተርፈው የሚችለውን ስራ እዚህ ነው የሚሰራው። እዛ ሄዶ ምንም የሚያመጣ ነገር የለም። ያ አዩሃ አለዚነ አመኑ አለ አላሁ ስብሓነ ወተዓላ። ከዚህ ከአርደል ማህሸር እና ከቅያማ ፕሮግራም በዚህ ሱራ የሚዳስሰውና የሚነካካውን የሚመክረውን ያህል ከመከረ በኋላ የሰው ልጅ እንዲጠነቀቅ አስፈላጊውን አይነት ማስጠንቀቂያ ከሰጠ በኋላ ወደ ሌላ ህግና ደንብ ገባ። ያ አዩሃ አለዚነ አመኑ ላ ተቅረቡ ሰላታ ወአንቱም ሱካራ አለ አላህ ሱብሓነሁ ወተዓላ። ሰላትን እንዳትቀርቡ ለመስገድ ፈርድ የሆነባችሁን ሰላት ሀለተ ከውኒኩም ሱካራ ማለት ነው። አቅላችሁን ሳታውቁ ወደ ስካር ስሜት ውስጥ ገብታችሁ በስካር መንፈስ ላይ እያላችሁ አስካሪ መጠጥ ጠጥታችሁ ወደ ሰላት እንዳትቀርቡ ተጠንቀቁ አለ አላህ ሱብሓነሁ ወተዓላ። ሐታ ታለሙ ማተቁሉን የሰከረ ሰው ምን እንደሚናገር አቅም? ከአፉ ምን ወጣ አቅም አይቆጣጠርም። የተበላሸው አቅሉ ነዋ። የተዛባው እኮ አቅሉ ነው። ትራንስፈርመሩ ላይ ችግር ይፈጥራል። ከምር ቶሎ የሚቆጣጠረው አቅልን ነው። ስለዚህ ምን ይናገራል አቅም? ምን ይሰራል አቅም? ምን እንደምትናገሩ ምን እየቀራህ ነው ሰላት ላይ የሚገባ የማይገባ ልክ የሆነ ልክ የሆነ ያልሆነ ያን እስክታቁ አትቅረቡ ሰላት በስካር መንፈስ ላይ እያላችሁ አለ። በን ጀናብተኛ ሆናችሁም እንደዚሁ ሳትታጠቡ ኢላ አቢሪ ሰቢል መስጂድ ለሰላት መቅረብ የለባችሁም በስካር መንፈስና በጀናብተኛነት حال ሁኔታ يالاچو ምናልባት መስጂድን እግረ መንገድ በዚህ በር ገብቼ በዛ ወጣለሁ አይነት መተላለፍ መሆኑ ሲቀር አለ ሀታ ተግተሲሉ እስክትታጠቡ ድረስ አለ። ጀናብተኛ በጀናባ ሰላት መስገድ አይችልም፣ አካሉን አካላቱን ታጥቦ ካልሆነ በስተቀር ግን ውሃ ሊያገኝ የማያስችል ችግር ላይ ከደረሰ ወኢን ኩንቱም መርዳ ውሃ ከነካው በሽታ ተቀስቅሶ ሌላ አደጋ ላይ ልጥሎ የሚችል በሽተኛ ከሆናችሁ አጋጣሚ አው አላ ሰፈር ወይ መንገደኛ ከሀገራችሁ ወጥታችሁ መንገደኛ ሆናችሁ ሙሳፍር ብትሆኑ ውሃ ልታገኙ የማያስችል የማያመች አይነት ደረጃ ላይ ብትሆኑ አው ጃ አሀዱ ሚንኩም ሚነል ጋኢጥ ወይ ደግሞ ሐደሰል አስጋር ሰገራ ሽንት ሸንታችሁ ጠሃራ ይጠበቅባችኋል። ዋሽንትም ሸንታችሁ ጠሃራ ይጠበቃል። ሙሉ ሰውነትን እንደ ጀናባ መታጠብ አይሆንም። ለነዚህ ሁሉ ውሃ በቀላሉ ማግኘት ካልቻላችሁ አውላ መስቱም ኒሳ ከምስቶቻችሁ ጋር ከሀላል ምስቶቻችሁም ጋራ ግብረ ስጋ ግንኙነትም አድርጋችሁ ማጠቃለያው ላይ ፍለም ትጅዱ ማአ ውሃን ካላገኛችሁ ውሃ በተገኘ ጊዜ ታጥባችሁ ትእዛዙን ልፈጽሙ እስከዛ ድረስ ሰላቱ መቅረት የለበትምና ፈተየመሙ ሰዒዳን ጠይባ ተየሙም የውዱ ምትክ ነውና ተየሙም አድርጋችሁ ተጠቀሙ። አፈጻጸሙ የተየሙም ግን ፈምሰሁ ቢውጁህኩም ወአይዲኩም ለተየሙም እጃችሁንም ፊታችሁንም አብሱ። ይሄው በቂ ነው ማለቱ ነው። ኢነላሃ ካነ አፍወን ገፉራ አላሁ ስብሓነ ወተዓላ በዚች የቁርአን አያ አንቀጽ ላይ ያ አዩሃ አለዚነ አመኑ ላ ተቅረቡ ሰላተ ወአንቱም ሱካራ ብሎ ሲል የኸምርን ሐራምነት አይገልጽም ይሄ አያ። ሙሉ ለሙሉ የኸምር ሐራምነትን አይገልጽም። ዑመር እብኑል ኸጣብ የነቢዩ ሰሃባ በጣም የሚያጅብ ነገር በአያመል ጃህልያ ጊዜ ጀምሮ ከዲን ዲነል እስላም ከመቀበሉም በፊት በፊጥራ አላህ ሲከልቀው በሰጠው ባህሪ ኸምርን ቀምሶ አያውቅም። ወሀከዛ አቡበክር ለትልቅ እድል ያጫቸው ሰዎች ናቸውና ወይሰአሉነከ አን ልኸምር ወልመይስር የሚለ የቁርአን አያት የወረደ ጊዜ ያ ሙሐመድ ስለ ኸምር ጠይቁሃል፣ ስለ መይስር፣ ስለ ቁማር ይጠይቁሃል። ቁል ፊህማ ኢስሙን ከቢሩን ወመናፊኡ ሊናስ ወንጀሉ የወንጀል percent ኡ ጉዳቱ በጣም ያመዘነ ነው። ሁለት percent በለው አንድ percent በለው ሊኖር ይችላል ጥቅም ግን በዚህ ግባ ብለህ ማትለው ነው። 99 percent ኡ ጉዳት ሆኖ አንድ percent ኡ ጥቅም ቢሆን እሺ፣ ስለ ኸምር ጥቅም ብንመዝ ማውጣት አይቻልም። በሰላም ጊዜ የማይደፍረውን ነገር ይደፍራል። ጥቅም እኮ ነው። ሊያስገድልም የሚችል ቢሆንም ድፍረቱ። ስለዚህ የመጀመሪያ ጊዜ ይሄን አለ አላህ ሱብሓነሁ ወተዓላ። ግን ሐራምነቱን መናገር አይደለም፣ ጉዳቱ አደጋው በጣም የበዛ mm <clears throat> ቢጠጣ ሰው ቀልብ አረገብኝም። እና ሆኖም ጉዳቱ በጣም ያመዘነ ነው። percent ኡ በጣም ከፍ ያለ ነው አለ አላሁ سبحانه وتعالى። ስለ መይሲር፣ ስለ ቁማርም፣ ስለ ኸምርም ግን ሐራም ነው ተው አላለም። ዑመር እብኑል ኸጣብ اللهم بين لنا في الخمر بيانا شافيا አለ። يا ربي ሐራም ነው ብሎ የሚል ድንጋጌ ረገጥ አድርገ አርኪ የሆነ ህግና ደንብ ስለ ኸምር አውርድልን يا ربي። ይቀረዋል ነው percent ኡ በጣም የጥቅሙ percent በጣም ዝቅተኛ ነው፣ ጉዳቱ በጣም የከበደ ነው ብሎ ብቻ ተዋል። ከዛ በኋላ ወደ ዛሬው ቁርአናት ስንገባ ሰበቡ አብዱራህማን ኢብኑ አውፍ የሚባል ሰሃባ ምግብ አዘጋጀ። አዙማ ትንሽዬ ምግብ ሰሃባዎችና የቅርብ ቅርብ ጓደኛ የሆኑ ሰሃባዎቹን ጠራ። ኸምሩ ሐራም ነው የሚል የፈጠጠ አስምሮበት ሐራሙን የገለጸ የቁርአን አያት አልነበረም። በተፈጥሮ እንዳሁኑ እንደ ዑመር ብኑል ኸጣብ የማይጠጡ ካልሆነ በስተቀር ይጠጣሉ። አብዱራህማን ምግቡን አዘጋጅቶ ሰሃባ አብዱራህማን ብን አውፍ ኸምር አብሮ አለ። እየጎነጩ እየበሉም እየጎነጩም ሰላተል መግሪብ ደረሰ። አልይ ኢብኑ አቢ ጣሊብ እንዲያሰግድ ወደ ኢማምነት አለፈ። ከዛ በኋላ አልይ ብኑ አቢ ጣሊብ ሲያሰግድ ፋቲሃን ጨርሶ በጣም የሚገርመው ቁልያ እዩሃል ካፊሩናን ጀመረ። እቺ ሱራ እንግዲህ ታውቃላችሁ አብዛኛዎቻችሁ ያልሰከረውንም ሰው እኮ ትንሽ እንትን ታረጋለች እንኳን ሰክሮ ቁልያ እዩሃል ካፊሩናን ሲቀራ ኢማም ሆኖ አልይ ብኑ አቢ ጣሊብ ምን አለ? አዕቡዱ ማ ተዕቡዱን ወናህኑ ናዕቡዱ ማ ተዕቡዱን እያለ ቀራ። ይሄዳል፣ ይወጣል፣ ይወርዳል፣ ይገለባብጠዋል። በደከመው ጊዜ አላሁ አክበር ሩኩ ወረደ። ወዲያው የቁርአን አያ ይሄ ነቢዩ ላይ ወረደ። ያ አዩሃ አለዚነ አመኑ ላ ተቅረቡ ሰላተ ወአንቱም ሱካራ በስካር መንፈስ እያላችሁ ሰላትን አትቅረቡ አለ ዑመር። ይቀረዋል አለ። አሁንም አላሁመ በይን ለና ፊል ኸምሪ በያነን ሻፊያ አለ። ያ ረቢ አርኪ የሆነ ነገር ክልከላ የታከለበት የሆነ አንተው ራስህ ሕግና ደንብ ደንግግልን፣ አውርድልን። መጨረሻ ላይ ነው። አላሁ ስብሓነ ወተዓላ ስለ ከምር ጉዳት ያለውን አደጋ ጠቅሶ ዘርዝሮ ፈጅተኒቡ አለ። ራቁ ከእንደነዚህ አይነት ሐራምና አስካሪ ከሆኑ ነገሮች። እንደውም ፈሀል አንቱም ሙንተውን አለ። ትከለከላለህ፣ ሁለተኛ አትከለከልም አለ። አበቃ፣ ተደመደመ። የኸምር ጉዳይ እንዲህ አይነት ደረጃዎችን እየጠበቀ ነው ወደ ሐራምነት የገባው። ይሄ የሰዎችን የመቀበልና የማዳመጥ የኢማን ደረጃ እየለካ ነው አላሁ ስብሓነ ወተዓላ ያወረደው። ባይሆን በአንዴ መውረድ ይችላል፣ ችግር የለውም። ምክንያቱም በሰዓቱ የነበሩ ሰዎች ቁረይሾችም፣ አረቦችም፣ አንሳሮችም ሌሎችም ከምር ላይና ሴት ላይ ያላቸው ፍቅር ክብደት ነበረው። ሰው የሚወደውን ነገር ቶሎ ስታፈርጥበት፣ ስትነካበት ትንሽ ይወዛገባል። እያስረዳ እያስረዳ እያስረዳ ጥሩ የሆነ መገለጫ ጥሩ የሆነ ግንዛቤ እያስጨበጠ እያስጨበጠ የከምር መጠን ሐራምነቱ ጥቅም የሌለው ጉዳቱ የበዛ እያለ እያስጨበጠ ትከለከላላት አትከለከልም ሞተ ألم تر إلى الذين أوتوا نصيبا من الكتاب على الله سبحانه وتعالى ይሄ ኢስቲፍሃም ይባላል አላህ ነቢዩን ነው አየ ያ ሙሐመድ ድርሻ የተሰጣቸው ኩቱበት ሰማዊያ ተውራት ተሰጥቷቸው የነበሩ አህባረል የሁድ የይሁዳ የልጅ ልጆች የሆኑ መዲና አንተ ሄደህ እዛ በሂጅራ በስደት የምትኖርበት ቦታ ላይ መዲና ዙሪያ ላይ አካባቢ ግራ ቀኝ ላይ የሚኖሩ የሽተሩነ ደላላ ጥመትን ይመርጣሉ። ጥመት አጥፊ ነገር መሆኑን በተውራት ያውቁታል። ግላ በግላጭ ተምረውታል። መዲና ላይ የሚገኙ ይሁዳዎች ይመርጣሉ ይህን ጥመትን ወዩሪዱን አን ተድሉ ሰቢል። ያ ብቻም አይደለም እናንተ ያ ሙሐመድ የአንተ ተከታይ ሰሃባዎችም ጭምር መንገድ ስተው እንዲጠሙም ጭምር ይፈልጋሉ። በተሻላቸው መጠን አጣመው አንሸራተው መንገድ ሊያስለቅቁ ይፈልጋሉ።